والصلاة والسلام على سيد الأولين والآخرين وعلى آله وصحبه ومن تبعاهم بإحسان إلى يوم الدين السلام عليكم ورحمة الله وبركاته بعد الفصل الخامس كفل عمس في بيان أحكام تختص بالمرأة في صلاتها في بيان ما براريانه أحكام የተለያዩ አህካሞች ተክተሱ የሚለዩ የሆኑ بالمرأة በሴት ልጅ في صلاتها ሶላቷ ውስጥ ምን መምሰል እንዳለባት في صلاتها በሶላቷ ውስጥ ሴት ልጅ የምትለይበት في صلاتها በሶላቷ ውስጥ ሴት ልጅን የተመለከተ ማለት ነው في بيان أحكام تختص የምትለይ ብልመርአት በስፍሪ ሶላቲያ ሶላቷ ውስጥ ምን አይነት አለባበስ ምን ማድረግ እንዳለባት ሶላቷን በተመለከተ እናያለን። ሐፊዚ ተጠባበቂ፣ አየቱሃል ሙስሊማ አንቺ ሙስሊም እህቴ ሆይ ተጠባበቂ፣ አላ ሶላቲኪ ሶላትሽ ላይ ጠንቀቅ በይ እያሉ ነው። ፊአውቃቲሃ ጊዜዋን ጠብቀሽ ትገዢ ሙስተውፊየተን አሟልተሽ ሊሹሩጢሃ መስፈርቶቿን አሟልተሽ ትገዢ ወአርካኒሃ አርካኖቿንም አሟይ ዋጅባቲሃ ግዴታዎቿንም ጠብቂ። ሹሩጥ ማለት ቀድሞ ሶላት ውስጥ ከመግባት በፊት የሚደረግ ነገር ነው። ሹሩጥ ማለት ዋጅባትና ፈራኢድ ማለት ደግሞ እዛ ውስጥ ከገባን በኋላ የሚከናወን የራሱ የሶላቱ አካል ነው። ሸርጡ ሶላት የሶላት ሸርጥ ከተባለ እስተቅባሉል ቂብላ ወደ ቂብላ መዞር፣ አልውዱ ወልኢስላም ወጧሃረቱል መካን ወሰውብ እያልን የምንለው ቅድመ ሁኔታ መሟላት ያለባቸው ሸርጦች ይባላሉ። ሐፊዚ ተጠባበቂ አየተዋል ሙስሊማ አንቺ ሙስሊም እህቴ ሆይ ጠንቀቅ በይ አላ ሶላቲኪ በሶላትሽ ላይ ሲያውቃቲያ ጊዜዋን ጠብቀሽ ትገዢ ሙስተውፊየተን አሟልተች ለሽሩጢሃ መስፈርቶቿን ወአርካኒሃ የሶላቷንም አርካኖች ዋና ማዕዘናቶቿን ማለት ነው። ወዋጅባቲሃ ግዳጆቿን የቁሉ ላሁ ተዓላ አላህ እንዲህ ይላል ሊኡመሃትል ሙእሚኒን ለኡመሃተል ሙእሚኒን ለሙእሚን እናቶች ለነብዩ አለይሂ ሰላቱ ወሰለም ሚስቶች አላህ እንዲህ ይላቸዋል። ምን ይላቸዋል? ወአቂምነ ሶላተ ሶላትን ቀጥ አድርጋችሁ ያዙ። ወአቲነ ዘካተ ከወጀበባችሁ ዘካንም አውጡ። ወአጢዕነ አላህ አላህንም ታዘዙ። ወረሱለሁ መላእክተኛውንም ባላችሁን አክብሩ ይላቸዋል አላህ። ወአቂምነ ሶላተ ሶላትን ቀጥ አድርጋችሁ ስገዱ። ኢቃማ መስገድና ኢቃመቱ ሶላት ይለያል። ኢቃማ ማለት ሸርጡን አሟልቶ መስገድ ነው ይላል። ወአቂምነ ሶላተ ሶላታችሁን ቀጥ አድርጋችሁ አሳምራችሁ ስገዱ። ወአቲነ ዘካተ ዘካትንም አውጡ። ወአጢዕነ አላህ አላህንም ታዘዙ፣ ወረሱለሁ መላእክተኛውንም ታዘዙ ይላችኋል። አላህ ለእነማን ነው ይህ መልእክት? ሙእሚኒን ለኡመሃቲል ሙእሚኒን ነው ለነቢዩ ዓለይሂ ሰላቱ ወሰላም ሚስቶች። ወሃዛ ይህ አምሩ ሊልሙስሊማት ሙስሊሞች ሙስሊም ሴቶች የታዘዙበትን ዑሙመን በአጠቃላይ የነብዩ ሚስቶች ብቻ አይደለም የሚመለከተው። ወሃዛ አምሩን ትእዛዝ ነው ሊልሙስሊማት ለሙስሊም ሴቶች ዑሙመን በአጠቃላይ ሁሉንም ይመለከታል ይህ ትእዛዝ። ፈሶላቱ ሶላት የሩክኑ ሳኒ ሁለተኛ ማዕዘን ናት። ሁለተኛ ማዕዘን ናት። ሁለተኛ ምሰሶ ናት። ምን አርካኒል ኢስላም ከኢስላም ምሰሶዎች ውስጥ ሁለተኛዋ ናት። በሁለተኛ ደረጃ የምትገኝ ናት ሶላት ፈሶላቱ ወአቂምነ ሶላተ ወአቲነ ዘካተ ወአጢዕነ አላህ ወረሱለሁ ለማን ነው አያው ማንን ነው መጀመሪያ የሚመለከተው የነብዩን አለይሂ ሰላቱ ሰላም ሚስቶችን ወላኪን ማንን ያካትታል ጀሚዕ አልሙስሊሚን አልሙስሊማት ሙስሊም ሴቶችን ሁሉ ያካትታል فالصلاة ሶላት ይሄ ሩክኑ ሳኒ ሁለተኛዋ ሩክን ናት ሁለተኛዋ ምሰሶ ማዕዘን ናት من أركان الإسلام ከኢስላም መሰረቶች ውስጥ ሁለተኛዋ መሰረት ናት ወይ ሶላት ዑሙድ ኢስላም የኢስላም ምሰሶ ናት ምሰሶ የኢስላም ምሰሶ ናት አራውን ገድፎ የሚይዝ ማለት ነው ዋና ምሰሶ ናት ወተርኩሃ ሶላትን መተው ኩፍሩን ክህደት ነው يخرج من الملة كبودانا ያስወጣል እያሉ ነው ሸኹ ولكن فيه اختلاف بين العلماء اختلاف واسع ሰፊ የሆነ ልዩነት አለ وإمام الشافعي لا يكفر تارك الصلاة أكفر ولكن يقول من ترك الصلاة متهاونا በመሰልቸትና በዲካም ዛሬ ነገ በማለት በመዘናጋት የተወ ይሄ ይገደላል ይላሉ። ወመን ተረከ ጃሂደን በክህደት ከተወ ደግሞ ሶላት ምንድነው ካለ ሰው የክፈሩ ይክዳል ይላሉ። ይከፍራል። ኢማም አህመድ ደግሞ ይከፍራል ነው ያሉት። من ترك الصلاة متعمدا አውቆ ሶላት የተወ ይከፍራል ነው ያሉት። كذلك في زماننا ሼኹል ዑሰይሚን ይከፍራል ይላሉ። ሙሉ በሙሉ እኒህም ሼህ ይከፍራል እያሉ وتركها ሶላትን መተው ክፍሩን ክህደት ነው። ዩኽሪጁ ሚነል ሚላህ ከጎዳና ሙሉ በሙሉ ያስወጣል እያሉ ነው። ተርኩ ሶላ ተርኩ ሶላ አደጋ ነው። ነብዩ አለይሂ ሰላቱ ወሰለም ሐዲሳቸው አብዛኛው በዚህ ዙሪያ ያጠነጥናል። ወደ ክህደት ነው የሚያመጣው። ብዙውን ጊዜ ብዙ ነው ሐዲሳቸው የመሐመድ ሰሐቢዮች ሪድዋኑላሂ አለይሂም ወሰለላሁ ዐለይሂ ወሰለም ምን ይሉ ነበር? ለክህደት የሚያበቁት ነገር ቢኖር ሶላትን የተውን ሰው ወደ ክህደት ደረጃ የሚያመጡት የሚያቀርቡት ሰው ቢኖር ሶላተኛ የተሆነ ይባላል። وتركها ሶላትን መተው كفر ክህደት ነው። ይخرج من المله ከጎዳና ያስወጣል። فلا دين ዲን የለም ወላ እስላም ፈላዲነ ሃይማኖት የለም ወላ እስላም እስላምም የለም። لمن لا صلاة له ሶላት የሌለው እስላም የለው። من رجال ወንድም ይሁን ወንሳ ሴትም ይሁን ሶላት ከሌለው እስላም የለው። ያለ ሶላት ምንም ነገር የለም። ባዶ ነው የሚቀረው ከንቱ ነው። ባዕደ ሸሃደተይን አሽሃዱ አን ላ ኢላሀ ኢለላህ አሽሃዱ አነ ሙሐመድ ረሱሉላህ ካለ በኋላ بعد الشهادتين ሁለተኛዋ ሩክን ማናት? አሶላቱ ሶላት ናት። بلا ሶላትን ላ ኢስላመ ወላ ዲን ዲን የለም ዲን የለም እስላምም የለም። ዋናው ያለውን የዑለማዎችን ኺላፉን ሳይሆን ጥያቄ ምልክት ውስጥ አንድ ሰው መግባቱን ነው የሚያስፈልገው። ጥያቄ ምልክት ውስጥ አለ። ለምን መሐለል ኺላፍ ይሆናል አንድ ሰው ነው فلا ዲን ዲን የለም ولا إسلام እስላምም የለም لمن لا صلاة له ሶላት ለሌለው ሰው من رجال ከወንድም ونساء ከሴትም وتأخير الصلاة صلاة ما زجيت أو وقتها كجزوا ما زجيت من غير عذر ያለ ምክንያት شرعي شرعዊ የሆነ ማለት ነው ምክንያቱም شرعዊ ምክንያት መሆን አለበት ዱንያዊ ሳይሆን ማለት ነው የዱንያ ጥቅም ሳይሆን ከሸሪዓ ጋር የተያያዘ ምክንያት መሆን አለበት ሸሪዓ የሚቀበለው ምክንያት መሆን አለበት وتأخير الصلاة صلاة ما زجيت أو وقتها كوان نوجزوا مع زكيت من غير عذر شرعي شرعوي هنا مكنايت فاينور إضاعة لها جزوا ما باكن صلاة ما باكن ما باكن بلا نتحيل إضاعة لها جزيونا باكن وان سويو قلوا أثار ما لكم صلاة تقصير الصلاة وقتها من غير عذر شرعي شرعوي بال هنا مكنايت كازكية إضاعة لها قال الله تعالى الله انبه الآن فخلف تتكاسي من بعدهم كتولد وحلا تتكا خلف مدفو متك مالتنا فخلف تتكا من بعدهم أي من بعد الصحابة أو من بعد أو من بعد العباد الصالحين كرجال بسويت وحلا تتكا تتكا خلف مدفو متك نعم. خليفة كونة أرونة خليفة الأولى أبي بكر وخليفة الثاني خليفة خلفنا ኸሊፋ ይለያያል። ኸልፍ ከሆነ ምን አይነት ምትክል መጥፎ ምትክል ነው። ኸሊፋ በያ ከሆነ ደግሞ ምን ይሆናል? ጥሩ ይሆናል ነው የሚሉት ትእዛዝ فخلف ከተካ من بعدهم ከሶሐቦችና ከታላላቅ ሰዎች ከአቢዶች በኋላ ከልፉን መጥፎ ምትኮች ተተኩ። እነዚህ መጥፎ ምትኮች ምን አደረጉ? ቀጣይ generation ማለት ነው። እየቀጠለ እየቀጠለ የሚመጣው ጥሩ የነበሩትን ሰዎች من بعدهم ከነሱ በኋላ خلف መጥፎ ምትኮች መጥፎ ትውልዶች ተተኩ። አባዕ ሶላተ ሶላትን ያባከኑ واتبعوا الشهوات ስሜታቸውን የሚከተሉ ዝንባሌያቸው ነው። فسوف አይቀሬ ነው يلقون ይገባሉ። غيا غيا የሚባል ጀሀነም ውስጥ ይገባሉ። إلا من تاب وآمن وعمل صالحا إلا من تاب ተውበት ያደረገ ሲቀር يا الله أتوب إليك ብሎ እንደገና ወደ ሶላቱ የገባ ሰው ሲቀር ፈቀለፈ تتكا من بعدهم كنسوا بحالا ተተካ كطورو كطورو تولدوس بحالا تتكا እንግዲህ ሰሃቦች ብቻ አይደለም ከጥሩ ትውልድ በኋላ ሶላቱን ከያዘው ትውልድ በዲኑ ላይ ጠንካራ ከሆነው ትውልድ በኋላ ተተካ ምን አይነት ምትክ ተተካ ፈልፉን መጥፎ ምትክ ተተካ እነዚህ መጥፎ ምትኮች ምን አደረጉ አባኡ ሶላተ ሶላትን አባከኑ ይላል ወተበዑ ሸሃዋቲ ዝንባሌያቸውን ተከተሉ ፈሰውፋ ይቀር ነው የልቀውነ ይገባሉ ገያ ገያ የሚባለው ጀሀነም ውስጥ ይገባሉ ይላል። ገያ ዋዱን ፊ ጀሀነም ጀሀነም ውስጥ ያለ ራሱ የጀሀነም ሸለቆ ነው ይላሉ። ወንዝ ነው ፈፈጅረት የእሳት ጅረት ማለት ነው። እንደውም የተዓወዙ ምንሁ ሳኢሩ ጀሀነም የጀሀነም ሌሎች ክፍሎቹ ገያን እንዳታሳየን ይላሉ። ካፉ ነው ባዱ ባዱ ሌላው የጀሃነም ክፍል ገያን እንዳታሳየ ይላሉ ይላሉ። ገያው የሰው ልጅ እሳት የፈራውን እሳት የሰው ልጅ በዚህ እንትን አላህ ማስጠንቀቂያ ነው፣ እየዛታ ያለው ማስጠንቀቂያ ነው። ተጠንቀቁ፣ የሶላት ነገር ላይ አደራ ነው። ሶላት ነገር ላይ አደራ፣ ምንም ድርድር የለም። ፈኸለፈ ሚን ባዕድህም ኸልፉን መጥፎ ምትኮች الصلاه ሶላተ ሶላትን አባከኑ፣ ሶላትን ተውና አባከኑ ይለያል መፍሁሙ። مفهوم ተው ያ يا ነው። ሶላቱን አባከኑ ከጊዜው ገርገራ እስከምትገባ ድረስ ለትንሽ የሚደርሱባት ማለት ነው። አዳኡ ሶላት አዳኡ ሶላት ወተበዑ ሸሃዋቲ ስሜታቸውን ዝንባላቸውን ተከተሉ። ከሰውፈ አይቀሬ ነው የልቀውነ መግባታቸው አይቀሬ ነው። ገያ ኢላ መን ታበ ተውበት ያደረገ ሰው ሲቀር ይሉናል። ወቀድ ዘከረ الحفيظ ابن كثير في تفسيره ተፍሲራቸው ላይ ሐፊዝ ابن كثير ታላቁ ሙፈሲር እንዲህ ሲሉ ይዘረዝራሉ። عن جمع من أئمة المفسرين ከብዙ ከታላላቅ ሙፈሲሮች ይዘው የነገሩን ነገር አለ። وقد ذكر الحافظ ابن كثير ታላቁ ابن كثير ይናገራሉ ፊ ተፍሲር ተፍሲራቸው ላይ እብኑ ከሲር እብኑ ከሲር ኪታቡን ታውቁታላችሁ አለ እዚህ አራት ቮሉም አራት ጥራው አለ እብኑ ከሲር ለማዕሩፍ በተፍሲር ውስጥ በጣም ታዋቂ ተፍሲር እብኑ ከሲር ተፍሲር ተፍሲር ነው እብኑ ከሲር ተፍሲር እብኑ ከሲር ይባላል وقد ذكر الحافظ ابن كثير حافظ ابن كثير የዘከሩትና የዘረዘሩት ነገር አለ ስለምን ተናገሩ عن جمع ከብዙ ዑለማዎች ይዘው ምን አኢመቱል ሙፈሲሪን ከታላላቅ ሙፈሲሮች ከሊቃውንቶች ይዘው የተናገሩት ነገር አለ። እብኑ ከሲር መጽሐፍ ራሰው ተፍሲራቸዋል። እዛ ተፍሲር ላይ ሲያሰፍሩ ከነማን ይዘው ነው ያሰፈሩት? አንጀምዕን ምን አኢመቱል ሙፈሲሪን ከብዙ ሊቃውንቶች ከብዙ ሊቃውንቶች ምን አእመተል ሙፈሲሪን ታላላቅ ከሆኑት ሙፈሲሮች ቁርአን ሙፈሲሮች ማለት ነው። ከነሱ ይዘው ያስቀመጡት ነገር አለ። ምን እብኑ ከሲር ምን ይላሉ? ከዑለማዎች ይዘው አነ ማዕና ኢዳአት ሶላቲ ሶላትን ማባከን ማለት ትርጉሙ ኢዳአቱ መዋቂቲሃ ጊዜዋን ማጣበብ ማለት ነው እንጂ ሶላት መተው ማለት አይደለም። አዳኡ ሶላት ወተበዑ ሸሃዋት ፈሰውፈ ልቀውነ ገያ ስንል አዳኡ ሶላተ ሶላትን አባከኑ ማለት ምን ማለት ነው? ተብይቁ ወቅቲሃ ጊዜዋን ማጣበብ ማጨናነቅ ማለት ነው። ጊዜዋን ማጨናነቅ ማለት ነው ብለው ፈስረዋል። ሐፊዝ ኢብኑ ከሲር ናቸው የፈሰሩት። ከነማን ይዘው ሲፈሲር ጽፈውታል። ከማን ይዘው አንጀምዕኝ ከብዙ ሊቃውንቶች ምን አኢመት المفسر ከታላላቅ ከሳቸው በፊት ከነበሩት ሙፈሲሮች ይዘው ነው أن معنى إضاعة الصلاة صلاة ما باكن ማለት إضاعة مواقيتها ጊዜዋን ማባከን ማለት ነው። ጊዜዋን ማጨናነቅ ማለት ነው። ለምሳሌ ቢአን ቱሰላ ትሰገድን ይመስል ቢአን ቱሰላ ትሰገድን ይመስል ሶላት بعدما يخرج وقتها ወይ ጊዜዋ ሙሉ በሙሉ ከወጣ በኋላ ትሰገድን ይመስል هذا فهذه الإضاءة አንድ ላይ መደራረብ ማለት ነው። ፀሐይ ከገባ በኋላ አስር መስገድ ጊዜው ካለፈ በኋላ መስገድ ኢዳዓ ይባላል። ማጨናነቅ ጊዜ ውስጥ ጫፍ ድረስ መውሰድ ቢአን ቱሰላ ትሰገድ የሚመስል ባዕደማ ኸረጀ ባዕደማ የኽሩጅ ወቅቷ ጊዜዋ ካለፈ በኋላ ወፉሲረ ልገዩ ወፉሲረ ልገዩ አው ፈሰረ ልገየ ብላችሁ መቅራት ትችላላችሁ። ፈሰረ ልገየ ገየ የሚለውን فسوف يلقون መግባታቸው ማግኘታቸው አይቀርም ገያ ገያ የሚባለውን ጀሃነም መግባታቸው አይቀርም ይላል አላህ በቁርአኑ እነማንን እነዚህን አባዑ ሶላተ ሶላትን ያባከኑት واتبعوا الشهوات ዝንባሌያቸውን የተከተሉትን فسوف አይቀሬ ነው يلقون غيا ገያ ይገባሉ ይላል። ገይ ማለት ምንድን ነው? ወፈሰረ አልገየ ካልክ ፈሰረ ካልነው active verb ይሆናል። የዛን ጊዜ subject አለው። ሳብጀክቱ ማን ነው የሚሆነው? እብኑ ከሲር ወፈሰረ እብኑ ከሲርን አልገየ ነው የምትለው ማዕናው ማለት ነው። እብኑ ከሲር ተርጉመዋል ገይን ወይም ደግሞ ወፉሲረ አልገዩ ካላችሁ ተተርጉሟል ነው እንደ ዑለማ ዑለማዎች ሊቃውንቶች ገየ ብሎ ነው እንትን ያለው ወፈሰረ በሉት ወፈሰረ الغي እብኑ ከሲር ገይን ፈስሮታል። الذي يلقونه ይገቡታል የተባለው ቢአነሁ ኸሳር ኪሳራ ብሎ ፈስሮታል። ከሰውፈ ልቀውነ ያጋጥማቸዋል ገያ ያለው ምን ማለት ነው? ኪሳራ ብሎ ፈስሮታል። ማን እብኑ ከሲር ረሂመሁላህ ወፉሲረ ተፈስሯል ቢአነሁ ገያ ማለት ዋድን ወንዝ ነው፣ ጅረት ነው። ጀሃነም ጀሃነም ውስጥ ያለ ራሱን የቻለ ሸለቆ ይህም ተብሎ ተፈስሯል። ሁለት አይነት ተፍሲር ማለት ነው። ተግባባን አይደል? አነ ማዕና ኢዳዓት ሶላት ሶላት ማባከን ማለት ምን ማለት ነው? ጊዜዋን ማጣበብ። ለምሳሌ ቢአን ቱሰላ بعد ما يخرج ወቅቷ ጊዜዋ ካለፈ በኋላ ተዘገደ ይመስል ወይ ግማሹ ይወጣል ግማሹ ይስጥላል። ሱብሂን ይመስል በተለይ ጋር ሱብሂ ላ ኢላሃ ኢለላህ የሱብሂ ለየት ያለ ነው። የሱብሂ በጣም ዳዕዋ ያስፈልገዋል። በጣም በጣም ሱብሂ ላይ ነው። ኢዱዓተል ወቅት ያለው ኢዱዓተል ሰላት ሱብሂ ላይ ነው። ሱብሂ እስከ ስንት ሰዓት እስከ ካፌ ድረስ ይሰገዳል። የጀማዓ ምን በጣም አደገኛ ደግሞ የትልልቆችን መፈተኛ አስማራ እና አይደለም ዙሁርም አይመቸናል፣ አሱር ይመቻል፣ ምንም አይደለም። መግሪብም ይመቻል፣ እንሰግደዋለን። ግርግር አለ። ሱብሂ ናት ዋናው ዋናው ሱቢ ላይ ነው ሰዎች የሚፈተኑት። ሱቢ ላይ ከወደቅ ውድቀት ነው። ዋናው ሱቢ ነው ዋናው። ሌላውን የሚፈጠዋል ግን ሱቢ ላይ አለይኩም በጣም መሳተፍ አለብን በሁሉም ኢንሻአላህ ጥንቃቄ እናድርግ። ባስተሩ የሙናፊቆች መለኪያ እሱ ነበር። ቢያንስ ሙናፊቅ የለም እኛ ጋር ግን የእነሱን ባህሪ መላለስ የለብንም። ሰው ተኝቶ ተኝቶ አንድ ሰዓት እየተነሳ የሚሰግድ ከሆነ ማለት ምን ይከርለስም በዲኑ ላይ ያለው እኮ ውድቀት እንትን ነገር ነው። ስሜት የለም ማለት ነው እንጂ በእንቅልፍ መሸነፍ የለብንም። እንደዛ ሰዓት ኢንሻአላህ أن معنى إضاعة الصلاة ሶላት ማባከን ማለት إضاعة وقتها ብለናል። ቢአንቱ ሶላት ተገደን ይመስል بعد ما خروج ወቅቷ ጊዜዋ ካለፈ በኋላ እነዚህ ነው አባዑ ሶላት ሶላትን አባከሙ واتبعوا الشهوات ዝንባሌያቸውን ተከተሉ فسوف يلقون غيا አለው አላህ ወፈሰረ ልገይ ገይን ፈስሮታል ኢብኑ ከቲር አለዚ ይህ ገይ የሚባለው የልቀው ነው እነዚህ ሰዎች ያገኙታል የተባሉ ሶላትን የሚያባክኑ ሰዎች ያገኙታል የተባለው ገይ ምን ማለት ነው? የአነሁ ልኸሳር ኪሳራ ማለት ነው ብለው ፈስረውታል። የአነሁ ልኸሳሩ ኪሳራ ብለው ፈስረውታል። ስለዚህ ፈሰውፈ የልቀውነል ኸሳረተን ለማለት ነው። ገይ ላይ ይህን ሰብስ ታደርጉታለች። ፈሰውፈ የልቀውነ አልኸሳራ ኪሳራን ያጋጥማቸዋል፣ ኪሳራ ያገኛቸዋል የውመል ማለት ነው። ወይም ደግሞ ወፉሲረ ሌሎች ዑለማዎች ደግሞ እንዲህ ብለው ፈስረዋል ሊአነሁ ገያ ማለት ዋድን ፊ ጀሃነም ጀሃነም ውስጥ ያለ ምንድነው ሸለቆ ነው። ፈሰውፈ የልቀውነ ገያ ማለት ፈሰውፈ የድኹሉነ ፊ ዋዲ ጀሃነም ይሰማ ገያ ገያ የሚባል ጅረት ውስጥ ይገባሉ ማለት ነው። አደጋ ነው። እንደዛ ተብሎ ተፈስሯል። ማንኛውም ይቀጥል ولل ለሴት ልጅ አህካሙን ብዙ አህካሞች አላት። في ሶላቲ ሶላት ውስጥ አላት። ይህ ዋጅብነት ምን አይነት ጥንቃቄ ማድረግ እንዳለባት ሴት ልጅ ወንድ ልጅ የታዘዘበትን ሁሉ ሴት ልጅም ታዛለች እና እሱ አውቃት መክሱስ የተለዩ ጊዜ አላት። በረፍት የምታደርግባት ሰዓት break የምትወስድበት አለ። እንደ ልሐይድ እንደ ኒፋስ የመሳሰሉት ማለት ነው። ከዛ ውጭ እኩል ነው ትእዛዛቸው። እሱም አውቆ እሷም አውቃ እሷም ጀህደን እሱም ጀህደን የሚባለው የዑለማ ኺላፍ ሁለቱም ላይ ተመሳሳይ ነው። አንድ ይከፍራል አይከፍርም፣ ታሪክ ሶላት እንዴት በምን በምን ሁኔታ እሷም እሱም እኩል ናቸው እዛ ላይ ወልልመርአ ለሴት ልጅ አህካሙን ፊ ሶላት ውስጥ የራሷ የሆነ ሁክም አላት። ተክተሱ ቢሃ በእሷ ላይ ብቻ የሚለይ ሁክም አለ። ለምሳሌ አን ረጅል ከወንድ ለየት የምትልበት አላት ለሴት ልጅ ወይ ضحوها ማብራሪያው ከማያሊ እንደሚቀጥለው ይሆናል እንደሚከተለው ይሆናል ማብራሪያው ወለል መርአ ለሴት ልጅ አካሙን ብዙ አካሞች አላት ፊ ሶላት ሶላቱ ተክተሱ ለየት የሚያደርጋት አን ረጅል ከወንድ የምትለይበት አላት ሶላቱ ወይ ضحوها ማብራሪያው ከማያሊ እንደሚከተለው እንደሚከተለው ይሆናል አንደኛ እንመልከት ለይተ የለም አለል መርአ በሴት ልጅ ላይ የለም አዛኑን አዛንም የለባትም ወላ ኢቃማ ኢቃማም የለም። ይሄ ለየት ያደርጋታል ከሁሉ ሶላት ዋጅብነቱ ተመሳሳይ ነው፣ እኩል ነው። ወላኪን ለአዛነ ወላ ኢቃመተ አለል መርአ በሴት ለአዛንና ኢቃማ የለም። ሊአነ አዛን ምክንያቱም አዛን ማለት ሹሪዐ ለሁ የተደነገገለት ፊ ረፍዒ ሰውቲ ድምፁን ከፍ በሚያደርግ አካል ላይ ነው። ሴት ልጅ ድምጿን ከፍ አታደርግም። ስለዚህ ለአዛነ አለይሃ ወላ ኢቃመተ አዛንም ሆነ ኢቃማ የለባትም። ለይሰ ዐለ አልመርአቲ አዛኑን ወላ ኢቃማ የለባትም። لأن الأذان أذان شرع له የተደነገገው እና የተፈቀደው ለማን ነው? ረፍዕ ሰውቲ ድምፅን ከፍ ለማድረግ ነው። ወልመርአ ሴት ልጅ ደግሞ ላይጁዙ ለሃ አይበቃላትም። ረፍዑ ሰውቲሃ ድምጿን ከፍ ማድረግ ወላ የሲሐኒ ሚንሃ ከሷም አይበቁም ብታደርጋቸውም አይበቁም። የለባትም ማለት አይወጅብባትም ብቻ እንዳይመስላችሁ። የለባትም ማለት አይወጅብባትም ግን ብታደርግ ይበቃላታል። እንደዚህ አይነት መፍሁም እንዳታመጡ። ወላ ይሲሐኒ ምንሃ አይበቃም ብታደርገው አጅነቢ እያለ አካባቢ ገብታችኋል? አልገባችም? ግልጽ ነው ይሄ ያን አዛነ ሹሪዓ ለሁ አዛን የተደረገ የተፈቀደው ለምንድን ነው? ረፍዓ ሶት ለሚያደርግ ነው አይደል? ድምፅን ከፍ አድርጎ ሌሎች ሰዎችን ወደ ሶላት ማለት ነው። መጥሪያ ነው፣ መጥሪያ ነው፣ ማስታወቂያ ነው። የሶላት ጊዜ ደርሷል። ሐዩ አለ ሶላ፣ ሐዩ አለ ፈላህ ጥሪ ነው። ኑ አቅቢሉ ኢለ ሶላት፣ አቅቢሉ ኢለ ፈላህ፣ ወደ ስኬታማው ዓለም ኑ፣ ኑ ወደ ሶላት ማለት ነው። ይህንን ጥሪ ለማድረግ ደግሞ ሴት ልጅ አይፈቀድላትም። እዚህ ነው እነማ ሹሪዐ ለሁ ፊ ረፍዕ ሰውት ድምፅ ከፍ በማድረግ ነው የተፈቀደው። ወልመርአ ሴት ልጅ ደግሞ ላይጅዙ ለሃ ረፍዑ ሶቲሃ ወላ ሲሐኒ አይበቁም ወላ ሲሐኒ ሁለቱም አይበቁም ምንና ነው አዛንና ኢቃማ ማለት ነው ወላ ሲሐኒ ወላ ሲሑ ከሆነ singular verb ኡ subject ኡ singular ይሆናል ወላ ሲሐኒ ከሆነ ሁለት ነው የሚሆነው ሳብጀክቱ ወላ ሲሐኒ አይል አዛን ወለቃመቱ ነው መስጊድም ቤትም አጅነብ ያለበት ቦታ ላይ ረፋዓ ሶት አይባልም ለምን አጅር አለው አጅር የለውም ነው ጥያቄው። ይበቃል አይበቃም? ስትምን ምን ችግር አለው? በራሷ ብትል ችግር የለውም። ግን መሽሩ አጅር ታገኛለች ይሄን እንትን መሽሩ ነገር አይደለም። ሴቶች ይቃምና አዛን ያድርጉ እኮ የሚል የለም። ቢያደርጉ ግን ምን ሊፈጠር ይችላል የሚለውን ክልክል የሆነውን ነገር ከለከሉን። ከዛ ውጭ ያለውን እቤቷ ብቻዋን ስትሰግድ ከልጇ ጋር ይቃም አዛን ብታደርግ ልታዕልም ከሆነ አለበለዛ ግን አዛንና ኢቃም አለበት በሴት ልጅ ላይ አለ የሚል የለም። ለማሽም ማለት ግልጽ ነው አይደል? አትችልም። አጅነብ ያለበት ቦታ እቤቷ ብታደርገው ጥሩ አይደለም። የምታደርገው ግን ክልክል ነው ማለት አይደለም። መጀመሪያ ያስከለከላት ምን ነበር? ያከለከለ ምን ረፋ አስተውት ነው አይደል? ረፋ አስተውት ማድረግ የሚበቃላት ቦታ ላይ ደግሞ ብታደርግ ትችላለች። ይበቃላታል ነው የምትለው። አጅር ታገኝበታለች። ሌላ ይበቃላታል። መብቃትና አጅር ማስገኘት ይለያያል። ሐላል ነገር እኮ አጅር ያስገኛል ማለት ነው። ይበቃል፣ ብታደርገው ይበቃል። አልገባችሁ? <laughs> ሴት ልጅ ለምሳሌ ምን አለ መሰለህ ሴት ልጅ አዛና ኢቃም ታድርግ የሚል የለም የለም የሚል የለም ሐዲስም ምንም ምንም የለም ኢቃም ታድርግ የለም አልታዘዘች ማለት እሺ እዚህ ብታደርግ ምንድን ነው ወንዶች መካከል ብታደርግ በምንድን ነው የምንከለክላት አዛንና ይቃም አይቻልም ብለን ነው የምንከለክላት ረፋ ሶት ማድረግ አትችይም ብለን ነው የምንከለክላት ድምጽሽን ከፍ ማድረግ አትችይም ነው እሺ ድምጽ ከፍ ማድረግ የምትችልበት ቦታ ላይ ብታደርግ ብቻ ይቻላል። አጅር ታገኛለች ወይ? መጀመሪያ መሽሩ አይደለም ለሷ። ተግባባናል። ይበቃላታል ብታደርገው ነው የምንለው። አልገባችሁም መሰለኝ። ብታደርገው ይቻላል። ብታደርገው ወንጀል የለባትም። ግን አጅር ታገኛለች ወይ? መጀመሪያ መሽሩ አይደለም። ስለዚህ ልጅ ቃማዛን ታድርግ የሚል የለም መጀመሪያ ምን አወሳሰብኩ ቆይ እ አው ረፋ ስለማይደ ስለ እንትን ስለማይ የማይቻልበት ቦታ ላይ ነው የሚሆነው አስሉ ደግሞ ዲኑ ውስጥ አለ። አስሉ ዲን ውስጥ ያለ ነገር ነው። ዲኑ ውስጥ አለ። المرأة أذان ولا إقامة لأن الأذان شرع له في رفع الصوت والمرأة لا يجوز لها رفع صوتها ولا يستحان منها قال في المغني مغني لا ሁለተኛው ጥራት ሀያ ስምንተኛ ገጽ ላይ ላናዕለሙ ፊህ ኺላፈን ኺላፍ እስካሁን ድረስ አላገኘንም እያሉ ነው። እስካሁን ድረስ ኺላፍ የለም። ሴት ልጅ ማድረግ አለባት ማድረግ የለባትም እንደዚህ አይነት ኺላፍ የለም። አታደርግም ተሰምቶ አያውቅም። አታደርገው አልገባችሁ? ግልጽ ነው። አዛን እሺ ለማንኛውም ቃለ ፊል ሙግኒ ሙግኒ ላይ ሁለተኛው ጥራዝ 28ኛ 68ኛው ገጽ ላይ ስላኔ ዓለም እስካሁን አናውቅም ሲሄ ኺላፈን ኺላፍ አናውቅም እስካሁን ድረስ እያሉ ነው። ማድረግ አለባት ሲል ማድረግ የለባትም የሚል ጭቅጭቅ እስካሁን አልተነሳም። የለም ሁለተኛ ሴት ልጅ ለየት የማደርጋት አዛንና ይቀም እንደሌለ አየን። ሁለተኛ ሁሉ መርአ ማን ሁሉ መርአ ሴት ልጅ ኩሉ በደኒል መርአ ቢል ጥሩ ነበር። ኩሉ መርአ አውረቱን ፊ ሶላት ኩሉ ሴት ሁሉ ይሄ ሴት ሁሉ አይደለም መሆን ያለበት። ኩሉ በደኒል መርአ የሴት ልጅ መላ ሰውነቷ እንደዛ ነው። በደን ቢል ትንሽ ይገባናል። ሁሉ መርአ ማለት ሴት ሁሉ አውረት ነው። አይሄድም። አይ ለማዕና እንዲገባችሁ ማስተካከያ ሳይሆን ለማዕናው እንዲገባችሁ በደን ያለውን ጻፉበት። ኩሉ በደኒል መርአ የሴት ልጅ መላ ሰውነቱ አውረቱን አውረት ነው። ፊ ሶላት ሶላት ውስጥ አውረት ነው። إلا وجهها ፊቷ ሲቀር وفي كفيها وقدميها خلاف ፊቷ መገለጥ አለበት። ኦ ይሄ በ اتفاق ነው። اتفاق ዑለማ አለ። وفي كفيها መዳፏ وقدميها ሁለት እግሮቿ የሚለው خلاف አለበት። ዑለማው ተለያይተዋል። ሶላት ሶላት ውስጥ ሆና ስትሰግድ ፊቷ መገለጥ አለበት። መስጂድ ከሆነች ማለት ነው። ብቻዋን ሴቶች የሚሰግዱበት ቦታ ኩሉ ልመርአ ኩሉ በደል ልመርአ የሴት ልጅ መላ ሰውነቷ ለምንድን ነው በደል ያለው? ኩሉ ልመርአ ብንል ምን ይሆናል? ሁሉም ሴት ነው የሚውለው። ሁሉም ሴት አውረት ነው ሶላት ውስጥ ፊቷ ሲቀር ይሄድ ኩሉ በደን መርአ በደን ያለው ሰውነት ማለት ነው። ኩሉ በደን መርአ ኩሉ ጅስም መርአ የሴት ልጅ ሰውነት በሙሉ አውረቱን ሀፍረተ ሰውነት ሀፍረተ ገላ ይሆናል። ሶላት ሶላት ውስጥ እያለች ምኗ ሲቀር إلا وجهها ፊቷ ይሄ ማለት ሲሳቅ ነው ብያቸዋለሁ። እዚህ ላይ በ confidence ነው የተናገሩት። إلا وجهها ፊቷ ሲቀር ሌላው ምንድነው አውረት ነው አሉ። ነገር ግን وفي كفيها ሁለት መዳፏ መውጣት አለበት፣ وفي قدميها ሁለት እግሮቿን መታየት አለባቸው በሚለው ዙሪያ ላይ ኺላፉን ዑለማው ተካልፈዋል። እጇን መውጣት አለበት ስጁድም ስታደርግ ሆነ ምን ስታደርግ እጇ ይታይ አይቻልም ይቻላል ያሉ አሉ። ፊቷ ግን ምን መሆን አለበት? መገለጥ እንዳለበት اتفاق አለ في المسجد وحدها ስትል أو في بيتها ስትሆን አው ፊ ኢዛ ለም ይሕዱር አጃንብ አጅንብይ በሌለበት ቦታ ስትሰግድ ፊቷን እንዳለ ኒቃብ የለበሰች ከሆነች ውስጥ ላይ ለምሳሌ ከሰላት ውስጥ ስትሰግድ እንዳለ ከነ ኒቃቧ ነው የምትቆመው ሶላቱን ውስጥ ማለት ነው እዛ ላይ ገብቷችኋል። ኩሉ በደንል መራ የሰው ልጅ የሴት ልጅ መላ ሰውነቱ አውረቱን ሀፍረተ ገላ ነው። ሲቆላት ሶላት ውስጥ እያለች እላ ወጅሃ ፊቷ ሲቀር ወፊ ከሰይሃ ሁለት መዳፎቿ እና ወቀደመይሃ ሁለት እግሮቿ ተረገዞቿ ኺላፉን ኺላፍ አለበት ታውጣቸው ወይስ ይሸፈኑ? እናያለን። ይሄን ኺላፍ አለበት እናያለን። እያንዳንዱ እናያለን። ኺላፍ ያለው ምን ላይና ምን ላይ ነው? ጠንቀቃ በጥንቃቄ ያዙት። ምን ላምን ላይ ነው? እጅና እግር ላይ ነው ቀደም ላይ እናየዋለን። ወዛሊከ ኩሉ ይህ ሁሉ ሀይቱ ላይ የራሀ ረጁሉን ወንድ በማይባት ቦታ ነው አሁን ያለው። ፊቷ ሲቀር መገለጥ አለበት። ፊቷ በትክክል ፊቷ ብቻዋን ከሆነች አንድ ሴት ልጅ ፊቷን መገለጥ አለባት። እንደውም ኢጅማ አለበት እያሉ ነው ዑለማ። ሁሉም ተስማምቷል። ሀታ አእመቱል አርባ ወዛሊከ ይህ ሁሉ ሁሉም አሁን ያልነው ሀይቱ ላይ የራሀ ሀይቱ ስፍራ ነው። ላይ የራሀ በማያያት ቦታ ነው ረጁሉን ወንድ ገይሩ መሕረሚን ዘመዷ ያልሆነ ወንድ በማያይባት ቦታ ነው። ለሃ ለእሷ ዝምድና የሌለው ሰው በማያይባት ቦታ ፊቷን አለልትፋቅ ትገልጻለች። በዑለማዊ ስምምነት ፊቷን ትገልጻለች። አጅነቢ የሌለበት ቦታ እጇ ይገለጥና ቀደሟ ይገለጥ ባለው ደግሞ መዓል ኺላፍ ኺላፍ አለ። ይቻላል አይቻልም። የት ነው ኺላፍ? አሁንም ማን ቦታ ነው። አጅነብይ የሌለበት አጅነብይ ካለማ ሁለት ሁሉንም ትደብቃለች። ገብቷችኋል? ፈይንካነ ከሆነ የራሃ የሚያያት ከሆነ ረጁልን ሰው ወንድ የሚያያት ከሆነ ገይሩ መህረም ለሃ ዘመዷ ያልሆነ ሰው የሚያያት ከሆነ ወጀበ አለይሃ ይወጅብባታል። ፈትሩሃ መሰከር ይወጅብባታል ሰውነቷን ከማ የጅቡ አለይሃ እንደሚወጅብባት ሁሉ ፈትሩሃ መላው ሰውነቷን መሰከር ኻሪጀ ሶላት ከሶላት ውጭ ሆናል። ከሶላት ውጭ እንደሚወጅባት ሁሉ አጅነብይ ባለበት ቦታ ከሶላት ውጭ እንደሚወጅባት ሁሉ ይወጅብባታል። ጓንቷን ለብሳ ልትሰግድ ነው ማለት ነው አጅነብይ ካለ፣ ካልሲዋን እንደለበሰ ልትሰግድ ነው ማለት ነው አጅነብይ ካለ። ተግባባን አይደል? አጅነብይ የሌለበት ቦታ ምንና ምኗን ትግለጽ? ሶላት ውስጥ ያለው ፊቷ አጅነብይ የሌለበት ቦታ አንድ ሴት ስትሰግድ ፊቷ ይገለጥ አይገለጥ? ይገለጥ። ማዕል ኺላፍ አው ቢላ ኺላፍ ቢላ ኺላፍ ያለ ግጭት እሺ ወፊ ቀደመይሃ ወየደይሃ በእጇና በቀደማ ምንድን ያለው ትግለጥ ልትገልጥም ላትገልጥም ትችላለች። ማአቲካ ማ አልኺላፍ ማለት ነው። እሺ ይሄ የት ነው እንደዚህ መሆን ያለበት? ሐይቱ ላይራሃ ረጁሉን ወንድ የማያይባት ቦታ ገይሩ መሕረሚላሃ ዘመዷ ያልሆነ ወንድ የማያይባት ቦታ ስትሆን ነው። ዘመዶቿ ወንዶች ቢኖሩ ወንድማ ቢኖር እንደዛ ፊቷን እያሳየች ትግዳለች ማለት ነው። ፈኢን ካነ ከሆነ ግን የራሃ የሚያያት ከሆነ ረጁሉን አጅነቢ ረጁሉን ወንድ ገይሩ መሕረም ኢላሃ ዘመዷ ያልሆነ ወንድ የሚያያት ከሆነ ወጀበ አለይሃ ይወጅብባታል። ምን ማለት ፈትሩሃ መሰተር ምንና ምንም ምንና ምንም መሰተር ፊትን፣ እጅንም፣ ቀደምን ከማየጅቡ እንደሚወጅብባት ሁሉ አለይሃ በፊቷ ላይ ፈትሩሃ መሸፈኑ ኻሪጀ ሶላት ከሶላት ውጭ አን ሪጃል ከወንዶች እንደምትደበቅ ሁሉ ከሶላት ውጭ ሆና እንደምትደበቅ ሁሉ ሶላትም ውስጥ ሆና ትደበቃለች ማለት ነው። ግልጽ ነው። አልገባችሁም? ፈላቡደ የማይቀር ጉዳይ ነው። ፊሶላቲሃ አንድ ሴት ልጅ ፊሶላቲሃ ሶላት ውስጥ የማይቀር ጉዳይ ነው። ምን ማለት ምን ተጥየት ራሲሃ ራሷን ጸጉሯን መሸፈን የግድ ነው። ወረጠበቲሃ አንገቷን መሸፈን ይወጅብባታል። ወሚን ተቅጥየቲ በቅየቲ በደኒሃ ወሚን ተቅጥየቲ ከመሸፈን ይመደባል በቅየተ በደኒሃ ሐታ ዙሁረ ቀደመይሃ ወሚን ተግጥየቲ በቅየቲ በደኒሃ ሌላውንም ሰውነቷን መሸፈን የግድ ነው። ምን ሳይቀር ሀታ ዙሁረ ቀደመይሃ የእግሮቿ ጀርባ ሳይቀር ማለት ነው። የእግሯ ከጀርባው ሳይቀር ልብስ ይተኛበት ስትቆም ሶላት ላይ ያለ ልብስ ከቁርጭምጭሚቷ በላይ የሆነ ልብስ አድርጋ ቀደሟ እየታየ መቆም የለባትም። ይተኛበት ልብስ ላዩ ላይ ማለት ነው። አልገባችሁ? በእግሯ ረግጣለች መሬቱ ላይ ምንጣፉ ላይ ከላይ ልብስ እንደቀበት መታየት የለበትም። ያን ካልቻለች ካልቻለች እያሉ ነው ሸኹ ማዕለ ኺላፍ እሳቸው የሄዱት ተልበት ወዳለው ይመጣል ሐዲስም ይመጣልላችሁ ፈላቡድ የማይቀር ጉዳይ ነው ፊሶላቲሃ ሶላቷ ውስጥ ምን ተጥየት ራሲሃ ራሷን ከመሸፈን የማይቀር ጉዳይ ነው ፊት ላይ ነው ትግለጥ የተባለ ምን ተጥየት ራሲሃ ራሷን መሸፈን ተቅዲያ ማለት ምንድነው መሸፈን ወሚን ተቅጥየቲ መሸፈንም የማይቀር ነው በቅየተ በደኒሃ ሌላ የቀር ሰውነቷን ቀሪ ሰውነቷን ማለት በቅየተ በደኒሃ ቀሪ ሰውነቷንም መሸፈን አለባት ምን ሳይቀር ሀታ ይህ እንኳ ሳይቀር ዙሁረ ቀደመይሃ የሁለት እግሮቿ ጀርባ ከላይ ያለው ገሃድ ሆኖ ማለት ነው። ዛሂርን ታውቁታላችሁ አይደል? ዛሂርና ባጢን አለው እኮ እግራችን። ከታች ያለው የምንረገጥበት ባጢን ይባላል። ከላይ ደግሞ ያለው ዛሂር ይባላል። ዙሁረ ቀደመይሃ ማለት እሱ ነው። ጀርባውን ታልብሰው ቃለ ሰለላሁ ዐለይሂ ወሰለም ይኸው ነብዩ እንደዚህ ብሏል። ሐዲሱ ይሄ ሰው ስለሆነ ኺላፍ ቢኖርበትም የምንቀበለው ብዛት ይሾፈን ያሉትን ነው። ለምን ሐዲስ መጥቷል። ረእየል ዑለማ ቢሆን ኖሮ እናወዳድረዋለን። እከሌ ምን አለ እከሌ ምን አለ ልንል እንችላለን፣ እንተዋለን። ያለ ኺላፍ አለ። አዎ ከኺላፍ ውስጥ ጠንካራው ማን ነው? ግልበት ብትሸፍኑ ይሻላል። ቀደሟን ያለውን እንይዛለን። ለምን ነብዩ عليه الصلاة والسلام እንዲህ ብለዋል። لا يقبل الله አላህ አይቀበልም። صلاة حائض ለሀይድ የደረሰችን ሶላቷን አይቀበላትም። صلاة حائض ማለት የሐይደኛን ሶላት እንዳትሉ። የሐይደኛን ሶላት ማለት አይደለም። አዎ የሐይደኛን ሶላት ተቀባይነት የለውም። ግን እዚህ ቦታ ላይ صلاة حائض ማለት صلاة من بلغت لحيض ማለት ነው። ለሐይድ የደረሰችን ሴት ልጅ ሶላቷን አይቀበላትም። يعني من بلغت الحيض ለሐይድ የደረሰችን ልጅ ሶላቷ ተቀባይነት አያገኝም። ኢላ ቢኺማሪን ኺማር ተጠቅማ እንጂ ኺማር ማለት ምንድን ሻርብ ወይንም ደግሞ ጉፍታ ምንድን ነው ማጣፊያ ከላይ የሚለበሰው ይሄ ራሷ መሸፈን አለበት ለማለት እኮ ነው ኺማር ሻሽ ሻርፕ በቃ ሻርብሽ قال صلى الله عليه وسلم لا አላህ አይቀበልም صلاة حائض يعني ማለትን صلاة حائض ያለውን ነው من بلغت الحيض የሚለን ሐኢድ ያለውን ነው ሶላተ حائض ለሐይድ የደረሰችን ልጅ ሶላቷ ተቀባይነት የለውም ኢላ ቢሒማርን ሻርብ ተጠቅማ ራሷን ሸፍና እንጂ እንጂ ህፃናቶች አምስት ዓመት የሆኑ አራት ዓመት የሆኑ ህፃናቶች ዝም ብሎ ፀጉርሽን ሸሽ ችግር የለም ዝም ብላ ተቆም ይለማመድ የእነሱ ችግር የለም ለዋጅብነት የደረሰች ልጅ ግን ጸጉሯ መሸፈን የግድ ነው። ፊቷ ቢገለጥ ይገለጥ ብለናል አይደል? አልገባችሁም መሰለኝ ቅራአት ወልኺማሩ ኺማር ማለት ምንድነው? ማ ይغطي الرأس ራስን የሚሸፍንና ወልዑኑቀ የአንገትን የደረሰን አካባቢ የሚሸፍን ልብስ ነው። ኺማር የሚባለው ሻርብ፣ ጉሳ ምን የሚሉት ነው? ምንና ምን የሚሸፍን ነው? አንገትን አንገት ያለው የቱ ነው አረብያው ዑኑቅ አንገትና ምን وعن أم سلمة رضي الله عنها كأم سلمة يتياز حديثنا أنها أم سلمة أنها سألت النبي صلى الله عليه وسلم الله ملاك سنيا طيق الشاكي أتصلي المرأة اللي تسكت على الشاكي في درع درع لبسا تسكت قميص وخمار كلا يشارب لبسا بغير إزار كسر شرط ما تلبس ከጅሉዓትን ሽርጥ ባትለብስ ባደርብበት ጉርድ ነገር ማለት ነው። ከታች ከላይ ድርዑ ቀሚሱ ተለብሷል ጀልባቡ ከስር ሽርጥ ወይንም ሽርጥን የሚተካ ነገር ባትለብስ ዝም ብላ በድርዑና በሻርቡ ብቻ ብትሰግድ ትችላለች ያ ረሱላህ ብላ ጠየቀቻቸው። ኡሙ ሰለማ ዘውጀቱ ነብይ ሰለላሁ ዐለይሂ ወሰለም የነብዩ ሚስት ናት ረዲየላሁ ዐንሃ እነሃ ሰአለት ነብይ ሰለላሁ ዐለይሂ ወሰለም ነብዩን ጠየቀቻቸው። አቶ ሰለል መርአ አንድ ልጅ ስትሰግድ ድርዒን ቀሚሱ ወኺማሪን ፊድርዕን ድርዕ ለብሳ ድርዕ ማለት ምንድን ነው? ቀሚስ ማለት ነው። ቀሚስ ማለት ነው። ሌላ ቦታ የጦር ቀሚስ የሚሆንበት ቦታ አለ። ድርዕ ማለት የጦር ቀሚስ የሚሆንበት አለ። እዚህ የጦር ቀሚስ አይደለም። የጦር ቀሚስ ያንኛው ብረታ ብረት ምናምን ነገር ሊሆን ይችላል። እዚህ ላይ ቀሚስ ማለት ነው። የሴቶች ድርዕ ይባላል። ሀታ ራሱ ድርዓ የሚሉት እኮ አለ። እዚህ ማበሻ ራሱ ድርዓ የሚሉት አለ። ቀሚስ ድርዕ ለብሳ ወኺማር ሻርብ አድርጋ ከላይ ራሷ ላይ ብገይሪ ኢዛሪን ከድርዑ ስር ሽርጥ ሳትጠቀም ልትሰግድ ትችላለች ያ ረሱላህ ብላ ጠየቀች። ቃል እንደ ሀሉ ነብዩ አለይሂ ሰላቱ ወሰላም ኢዛ ካነ ድርዑ አው ቀሚሱ ከሆነ ሳቢቀን የሚያዳርስ ከሆነ ይገፊ የሚሸፍን ከሆነ ዙሁረ ቀደመይሃ የእግሮቿን ጀርባ ከላይ ያለውን የሚሸፍን ከሆነ አዎ ትችላለች አሉ ነብዩ አለይሂ ሰላቱ ወሰላም። ምን ከሆነ ምን ከሆነ የግድ ኢዛር ከስር መኖር አለበት ማለት አይደለም። ካርፍ ግድ መልበስ አለባት ማለት አይደለም። ከጀልባቡ ስር ረጅም ቀሚስ ይኖር አይባልም፣ ችግር የለም። ጉርድም ይሁን ወደታች የሚስቡት ሽርጥም ይሁን ከጀልባቡ ስር ሌላ ልብስ የግድ መኖር አለበት አይደለም። ጀልባቡ ምኑ ላይ መውደቅ አለበት? ሲሄዱ በካልሲ እግራቸውን ሊሸፍኑ ይችላሉ። ሶላት ላይ ግን ነቀጥ የሚል የሚወርድ ነገር ከሆነ ችግር የለም። ሶላት ላይ ሲቆሙ እግራቸው ላይ ظهور القدم ማለት ነው። ለምን ነብዩ አለይሂ ሰላቱ ወሰላም አትሰል المرأة في جدع በቀሚስ ስትሄድ ወኺማር ሻርብ ተጠቅማ ከላይ ራሷ ላይ በغير ኢዛን ከዝር ሽርጥ ሳትጠቀም አለች። አይሽ እንትና ኡሙ ሰለማ ቃል እንዲህ አሉ ነብዩ ኢዛ ካነ ከሆነ ድርዑ ድርዑ ከሆነ ሳቢቀን ረጅም ከሆነ ማለት ነው ሳቢቅ ማለት የሚያዳርስ ሰውነትን የሚሸፍን ረጅም ከሆነ ችግር የለም አዎ ሙገጢ የሚሸፍን ዙሁረ ጀርባ ቀደመይሃ የእግሮቿን ከላይ የእግሮቿን ጀርባ የሚሸፍን ከሆነ ይቻላል አሉ ነብዩ አለይሂ ሰላቱ ወሰላም። አልገባችሁም? አክረጀሁ አቡ ዳውድ አቡ ዳውድ ዘግበውታል። ወሰሐሐ አልአኢመቱ ወቅፈሁ ሐዲሱ መውቁፍ ነው እያሉ ሐዲሱ መውቁፍ ነው እሙ ሰለማ ላይ የሚቀር ሐዲስ ነው ይላሉ። ሐዲሱ ሐዲሱ መውቁፍ ነው ይላሉ። መውቁፍ ማለት ምን ነበር እ ሰሃባ ላይ የሚቀር ነው አይደል? አን ነቢ ሰለላሁ ዐለይሂ ወሰለም ያልደረሰ እንደዛ ከሆነ መርፉዕ ነው የሚሆነው ነብዩ ጋር ከደረሰ ወላኪን هذا السند بحديث آخر በሌላ ሰነድ ረፍዕነት አግኝቷል። ስለዚህ በአንድ ሰነድ መውቁፍ የሆነ በሌላ ሰነድ እንፈልግለታለን። ምንም ይሆን መርፉዕነት አለው ወይ በሌላ ሰነድ? በሌላ ሰነድ መርፉዕ ከሆነ አልሐዲሱ ሁልዬ መርፉዕ ይሆናል ማለት ነው። አልገባችሁም? እሺ ሐዲሳ ሁለቱ ሐዲሶች ይጠቁሙና ምን የሚለው ሐዲስ ላ የቅበሉ ላሁ ሶላተ ሐኢድን ኢላ ቢኺማር ያለውና የኡሙ ሰለማ ሐዲስ ሁለቱ ሐዲስ ደለል ሐዲሳን ሁለቱ ሐዲሶች ሐዲሳን ሁለቱ ሐዲሶች ይጠቁማሉ አላ አነሁ ላቡደ የማይቀር ጉዳይ መሆኑ ሶላቲሃ ሶላቷ ውስጥ ምን ተቅጥየት ራሲያ ራሷን መሸፈን የማይቀር ጉዳይ መሆኑን ይጠቁሙናል። ወረቀበቲሃ አንገቷን ዑኑቅና ረቀባ ረቀባ ይህንን ጨምሮ ነው። ይሄን ከጀርባ ያለውን ማጅራት ይሄን ጨምሮ ረቀባ ይባላል። እንደውም ረቀባ ለአንገት ለደም እንትን ምንድን ነው የሚባለው? ደንደስ ማንጅራት እዚህ ላይ ያለው ማለት ነው። ረቀባ የሚሉት ይሄን ነው። ይሄን ከፊት ይሉታል፣ ይሄንኛውን ረቀባ ይሉታል፣ ይሄን ደግሞ ዑኑቅ ይሉታል። ይሄ ሶድር ይሆናል። እዚህ መካከል ላይ ያለች ደግሞ ነህር ይባላል። ምስጎደጉዱ ማለት ነው። ደለል ሐዲሳን ሁለቱ ሐዲሶች ይጠቁሙናል አላ አነሁ ላቡደ የማይቀር ጉዳይ መሆኑ في صلاتها في اللج بصلاتها من تغطية رأسها رأسا مشفل يجدنه ورقبتها عنقطان مشفل يجدنه يجدنه كما أفاده حديث عائشة وعائشة حديث رأس بنجرة لا ينو مالتنا قال صلى الله عليه وسلم بلنو زنب لنا السنسان قالت عائشة رضي الله عنها قال رسول الله صلى الله عليه وسلم مالتنا لا ينو حديث ذكروا أتنجر صحابي ما من دهون قال رسول الله بلنا السنسان صلى الله عليه وسلم ولكن عائشة ما في ذكر بيت حديثا حديثه حديث لابد في صلاتها من تغطية رأسها ورقبتها إلا كرقدين كما أفاده حديث عائشة في عائشة حديث الناس بكما ومن تغطية بقية بدنها لو سونا كان مشفن على اللبات من واسايكر حتى إن واسايكر غيانو حتى ما حتى حتى إذن من لونه حتى ما إذن من نتكوه حتى ظهورك كدميها سايكر مشفن على اللبات لمن ከማ አፋደው ሐዲስ ኡም ሰለማ የኡም ሰለማ ሐዲስ ነግሮናልና አሁን በሁለቱ አያያዙት በሁለቱ አያያዙት ተግባባናል። ሁለቱ ሐዲሶች ምን ይጠቁሙና የአይሻ ሐዲስና ኡም ሰለማ ሐዲስ አንድ ሴት ልጅ መላ ሰውነቷን መሸፈን ራሷን ትሸፍናለች አሸፍንም ሴት ጸጉሯ ቢወጣ ምን ችግር አለ ምናምን ብለ በአይ ሐዲስን ተስድሉ እ የቱን ሐዲስ ትነግረኛለህ? ሐዲሱ አኢሻ እ ምን ስራ ነብዩ አለይሂ ሰላቱ ወሰለም ምን አሉ? ላ ይቅበሉ ላሁ ሶላተ ሐኢድን የሐይደኛን ሶላት አላህ አይቀበልም። ሶላት ሐይድ ማለት ምንድን ለሐይድ ደስተችን ልጅ ሶላቷን አላህ አይቀበላትም። ምን በሆነች ነው ኢላ ቢኹማል ተመልከቱ። من بلغت ብለው እንድንነቃ ነው የፈሰሩት እንጂ ላይቅበሉ ላሁ ሶላተ ሐኢድን የሐይደኛን ሶላት አይቀበልም አላ ኢላ ቢኹማል ሻርብ ለብሳ እንጂ ብንል ሐይደኛ ሻርብ ለብሳ ይቀበላታል። አይደል? የግድ من بلغت ነው። contextual የምንረዳው ነገር ይኖራል ብዙ ጊዜ። እሺ ራስ ለመሸፈን ደሊል ይሄ ሐዲስ ነው። እግር ለመሸፈን ደሊል ደግሞ የማን ሐዲስ ነው? የኡሙ ሰለማ ሐዲስ። ማሻአላህ ጎበዞች ናቸው እኮ። ወይባሑ ይበቃል። ከሽፉ ወጅሃ ፊቷን መግለጥ ትችላለች። ሐይቱ ላይ ራህ አጅነብይ አጅነብይ በማያት ቦታ ትግለጥ ትችላለች። ለኢጅማዕ አህለል ዒልም አህለል ዒልም ሊቃውንቶች ተስማምተዋል። በጠቅሉ ሁሉ ኺላፍ ያመጣ የለም። ኒቃብ ለብሳት ስትሄድ አለ የለም። ብቻዋን ከሆነች የሴቶች መስጊድ ከሆነ ጣጣ ፊቷን ትግለጥ ነው አሉት። እንደውም ራሱ ፊቷን ባትገልጥ ጥሩ አይደለም። ለምን ግንባሯ ስጁድ ቦታው መንካት አለበትና ኢጅማዕ አህለል ዒልም የአህለል ዒልሞች ምን አለ ስምምነት አለ በዚህ ላይ አላዳሪ ቃለ ሸይኹል እስላም ኢብኑ ተይሚያ ፊ መጅሙዕ አልፈታዊ መጅሙዕ አልፈታዊ ጥራዝ 22 ከመቶ አስራ ሶስት እስከ መቶ አስራ አራት ባለው ገጽ ላይ እንዲህ ይላል ፈኢነል መርአ አንድ ሴት ልጅ ለው ሶለት ብትሰግድ ወህደሃ ብቻዋን ብትሰግድ ካነት መእሙረተን ቢልእክቲማር ኺማር ትልበስ ትእዛዝ አለ። ቢልእክቲማር እክቲማር ሴጂቱ ነው። ኺማር ሻርቡ ነው። እክተመረ ማለት ከስሙ ላይ ቨርብ አውጥተውለት ነው። ከስሙ ላይ ከስሙ ላይ ላ ሐውለ ወላ ቁወተ ኢላ ቢላህ ያለውን ሐውቀለ ይላል ወይንም ሐውለቀ ሀይ አለ ሶላ ተዓለው ኢለ ሶላ እንትን ያወጡለታል። ከስም ላይ ዘርድ ያወጡለታል። እክተመረ ማለት ምን ማለት ነው? ሻርብ ለበሰ ማለት ነው። እክተመረ ፊል መርአቱ ማለት ደግሞ ሻርብ ለበሰች ማለት ነው። ምን ይላሉ? አልመርአ ልጅ ለው ሰለት ብትሰግድ ዋህዳ ብቻውን ብቻዋን ብትሰግድ ካነት ናት መእሙራ ታዛዥ ናት። ብልእክቲማል ሻርብ መልበስ አለባት። ብቻዋንም ብትሰግድ የሶላት ትእዛዝ ነው ይሄ። የአጅነብዬ ትእዛዝ አይደለም። ከሶላቷ ስትወጣ ምን ይሆናል? ጸጉሯን እያሳየች መሄድ ትችላለች አይደል? ቤቷ ውስጥ ችግር ሶላት ውስጥ ስትገባ ግን ምን መልበስ አለባት? ጸጉሯ መታየት የለበትም። ትዕዛዙ የአጅነብይ ትዕዛዝ ነው፣ የሶላት ትዕዛዝ ነው፣ የሶላት ትዕዛዝ ነው። ብቻዋን ብትሆን አጅነብይ ባይኖርም እንኳ ከባሏ ጋር እንኳ ብትሆን ጸጉሯን ሸፍራ ነው የምትሰግደው። ትዕዛዙ ይሄ የሶላት ትዕዛዝ እንጂ የአጅነብይ ጉዳይ አይደለም። የአጅነብይ ሲሆን ሌላ ነው፣ የሶላት ሲሆን ሌላ ነው። ሁለቱ ትዕዛዛት ሊገናኙ ይችላሉ፣ ሊለያዩም ይችላሉ። የአጋጣሚ ሶላት ውስጥ ጸጉሯን ትሸፍን ያለው አጅነቢይም ጋር ትሸፍን ተብሏል። በሶላትም ውስጥ ትሸፍን ተብሏል። ሁለቱ ይገናኛሉ። ፊቷ ላይ ላይገናኝ ይችላል፣ ሊለያይ ይችላል። ለማንኛውም አልመርአ ሴት ልጅ ለሶለት ብትሰግድ ወህደሃ ብቻዋን በጨለማ ውስጥ ብትሰግድ እንኳን ለምሳሌ ምንም መብራት ስለሌለበት አንድ ሰው ራቁቱን አልጋ ላይ በፓንቲ ይተኛል አይደል? እምብርቱን እያሳየ ምን እያሳየ ይተኛል። ጨለማ ውስጥ ግን ማንም ሰው የለም። ራቁቱን መስገድ ይችላል። አይገለም። ለሶላት ራሱ ትእዛዝ ነው፣ የሶላት ትእዛዝ ነው። አውረትን ሰው ያያዋል ሳይሆን የሶላት ትእዛዝ ነው። የሶላት ትእዛዝና አውረት ተገልጿል ሰው ያያል ይለያያል። ድርጊቱ ግን ተመሳሳይ ነው። አልመርአት የሌለው ሶለት ብትሰግድ ወስዳ ብቻዋንም ብትሰግድ ካነት መእሙረተን ታዛዥ ናት። ቢልእህቲማል ሻርብ መልበስ አለባት። ወፊ ገይሪ ሶላት ከሶላትም ወፊ ገይሪ ሶላት ከሶላት ውጭ የጁዙ ለሃ ይበቃላታል። ከስፍ ረእሲያ ራሷን መግለጽ ትችላለች። ይበቲያ በቤቷ ራሷን መግለጽ ትችላለች። ሶላት ውስጥ ግን መልበስ አለባት። የሶላት ትእዛዝ ነው። አጅነብይ ስለሌለ ጣጣ የለም ከነ ጸጉሬ መስገድ አለብኝ ማለት የለባትም ለማለት ፈልገው ነው። አጅነብይ ከሌለ ምን ችግር አለ ከነ ጸጉሬ ብቆጥ? ይሄ የሶላት ትእዛዝ ነው። የሶላት ትእዛዝ ስለሆነ ለሶላት ትለብስለታለች። አለበለዚያማ ወፊ ገይሪ ሶላት ከሶላት ውጭ ከሆነች የጁዙ ላይ በቃላታል። ከሽፉ ራሷን መግለጽ ትችላለች في እቤቷ ፈአኽዙ ዚነቲ ፊ ሶላቲ በሶላት ውስጥ ሁዙ ዚነተኩም ዕንደ ኩል መስጂድን ይላል አይደል ቁርአን ሁዙ ዚነተኩም አይ ተውበኩም ልብሳችሁን ልበሱ እንደ ኩል መስጂድ እንደ ኩል ሶላቲን ማለት ነው ብለው ፈሰሩታል በየመስጂዱ መስጂድ ስትሄዱ ለሶላት ማለት ነው እንደ ኩል መስጂድ ማለት እንደ ኩል ሶላቲን ብሎ ፈስሮታል። በሶላት ሰዓት ልብሳችሁን ልበሱ ማለት ነው። ሁቡ ዚነተኩም ዚና ማለት ምን ማለት ነው? ልብስ ማለት ነው። ተጠቀሙ። ሁዙ ዚነተኩም ልብሳችሁን ተጠቀሙ። እንደ ኩል መስጊድ እንደ ኩል ሶላትን በሶላት ጊዜ ማለት ነው ብሏል ዑለማው። ፈአኽዙ ዚነቲ ጌጥን መያዝ ማለት ሶላት ሶላት ውስጥ ጌጥን መያዝ ማለት ምንድነው? ሐቁን ሊላሂ የአላህ ሐቅ ነው ነው ፈለይሰ ለአሐድን ለማንም የለው አየጡ ቢልበይት በይቱላህ መጠውፍ አይችልም። ለምሳሌ ዑርያንን ራቁቱን ሊጠውፍ አይችልም። ወለው ካነ ወሕደ ብቻውን እንኳ ቢሆን ቢለይል ሌሊት ብቻውንም እንኳ ቢሆን ማን ያየኛል ቢልም እንኳን ይህንኛው ሐቁ ሊላህ ተዓላ ነው። ለአላህ የምንለብሰው ነው። ለአላህ የምንለብሰው ነው። ሶላት ውስጥ ሆነን የምንለብሰው ሶላት እንትን አለባበስ ለአላህ ብለን የምንለብሰው ነው። የአጅነብይ ጉዳይ አይደለም። እሷም እንደዚህ ሶላት ውስጥ ሆና ብቻዋን የምትሆን ሻርቧን ትለብሳለች፣ ትሸፋፍናለች። ይገባል ይቅራ ታፍዙ ዚነቲ ልብስን መያዝ ማለት ሶላት በሶላት ውስጥ ልብስን መያዝ መልበስ ማለት أخذ مالك ملبس لكن من دي قمت فأخذوا الزينة زينة مالك دي لبس مالك فأخذوا الزينة لبس ملبس في الصلاة صلاه حق كل الله لا الله مدتنا يا الله بديت أليس لأحد لا ندم صاحبك ألا تما يتوفى صواب لا ذلك بالبيت فبيت الله زريع عريان راقص بيتوفى الفلم ولو كان بهون من صاحب وحده بالتون قابلهم بالليل الليل ولا يصلي عريانا إراقة ما يسجد ولو كان وحده بالتون قابلهم ብቻውን ጨለማ ውስጥ የራሱ class መብራት አጥፍቶ እንደምን አይን ቢውግም የማይታይበት ቦታ ውስጥ ማን ያኛል ማለት የለበትም። ለምን ፈአኽዙ ዚነቲ ፊ ሶላቲ ሐቁን ሊላሂ ተዓላ የአላህ ነው የአላህ ትእዛዝ ነው። ሰው ባይኖርም ስለዚህ ከአጅነብይ ጋር እንዳይያያዝ ለማለት ብለው ነው ይሄንን ያመጡት። አንድ ሴት ልጅ ጸጉሬን የምሸፍነው አጅነብይ ካለ ነው። በሶላት የሶላቱ ትእዛዝ ራሱን የቻለ ነው። የአጅነብይ ራሱን የቻለ ነው። ሁለቱም ደግሞ ትእዛዝ አጋጣሚ ለነሱ ነው። እዚህ በቃ ነው ኢላ አንቃል እስከዚህ ድረስ ቀጥሏል። ኢብኑ ተይሚያ ምን እስከሚለው ድረስ ፈለይሰት አልዐውረቱ ፊ ሶላቲ በሶላት ውስጥ ያለች አውረት ሐፍረተ ሰውነት አይደለችም። ሙርተቢቀተን ግንኙነት ተያያዥነት የላትም። ቢዐውረት ነበር በምልከታ አውረት በእይታ ላ በፎርሙላ የማይገናኝም ወላ አክሰን በተቃራኒ አይገናኝም። ላጦደን በመመሳሰልም አይገናኝም፣ ወላ አክሰን በተቃራኒ አቅጣጫ አይገናኝም። የሁለት ዓለም ነገሮች ናቸው፣ አይገናኝም። አልገባችሁም? ጸጥ ጸጥ እውነተኛ መልበስ አለባት ልጅ ለአውረት አይደለም ማለት የመልከታ አውረትና የሶላት አውረት ይለያያል አይደል? አይገናኝም ጭራሽ። የምልከታ አውረት ነው ዋጅቡ አክለን የወጀበባት ሴት ጸጉሯን ልሸፍን አጅነብይ እንዳያያት ነው ከተባለ ሶላትም ውስጥ አዎ ከተባለ ብቻዋን ስትሰግድ ጸጉሯን ታሳይልን ነው። አአ አይደለም አይደለም። አውረቱ ሶላትና ወአውረቱ ነበር ይለያያሉ። አልገባችሁም? ለምሳሌ ሴት ልጅ መልበስ አለባት ስንል ለምን አጅነብይ እንዳያት አጅነብይ እንዳያት አዎ መለባበስ መሸፋፈን መለባበስ አለባት፣ መከናነብ አለባት። አጅነብይ እንዳያት ሶላትም ውስጥ ውጭም። አዎ ይሄ ከሆነ የዚህ መፍሁም ምን ይሆንብናል? ብቻዋን ስትሰግድ ጸጉሯን ታሳይ ማለት ነው። እና እንደዛ ማለት አይደለም እያሉ ነው እሱ እንደዛ እንዳትወስዱት። ሴት ልጅ ልብስ የምትለብሰው አጅነብይ ስለሚያያት ብቻ ሳይሆን ለሶላቱ ራሱን የቻለ ሐቅ መብት አለው። ለሶላት ይለበሳል፣ ለአጅነብይም ይለበሳል። ለአጅነብይ የሚለበሰው ሁሉ አጠቃላይ ለሴቶች ትዕዛዝ ይሄ ብቻ ከሆነ በሶላት ጊዜ ብቻዋን ስትሰግድ ራቁቷን ትስገድልናለ። አልገባችሁም መሰለኝ አሁን ግልጽ ነው። ፈለይሰቲል አውረቱ አውረት አይደለም ሲሶላት በሶላት ውስጥ ያለ ሀስረተ ገላ ሙርተቢጧ ተያያዥነት የለውም ከምን ጋር ቢአውረት ነበር በመመልከት የሚመጣ አውረት ጋር ተያያዥነት የለውም። በእይታ ሲያዩት ክልክል የሚሆን አለ ለዛ ተብሎ የምትለብሰውን ነገር በሶላት ስታትለብሰው ምን ተለብሰዋለች? ጸጉሯ ለምሳሌ አውረተን ነገር አለ አጅነብ ይዛ ስትሆን ማለት ነው። ጸጉሯ መታየት የለበትም እንላለን። ይሄ የምን አውረት ነው የሚባለው? አጅነብ ውስጥ ሆና ጸጉሯን ማሳየት የለባትም ስንል የምን የምን አውረት ነው የሚሆነው? ይሄ አውረተን ነገር ነው የሚሆነው። የመልከታ የእይታ አውረት ይሆናል። እሺ ሶላት ውስጥ ደግሞ ትልበስ የተባለ አውረተን ነገር ነው አይደለም። አውረተ ሶላት ነው የሚባለው። የሶላት የራሱ አውረት ነው ይሄ የሶላቱ ለሶላት ይለበስለታል፣ የነዘሩ ለነዘር ይለበስለታል። ሁለቱም ተመሳሳይ ናቸው። ያጋጣሚ አይ ትዕዛዙ ሲልክ ምንስ የተባለው አውረተን ነዞር ስለሆነ ነው የሚል አንድ ፎርሙላ ካወጣንለት ምን ይሆናል? ምን ይወጣብናል? ብቻዋን በጨለማ ስትሰጥ ጸጉሯን ታሳየልን ነው። ገባችሁ? እሺ ላጠርደን በመመሳሰልም ወላ አክሰን በሰገላቢጦሽ የማይገናኝ አይገናኝ በምንም አይነት መልኩ አይገናኝ ያም የራሱ ይሄም የራሱ እንታ እዚህ ያልቃል የኢብኑ ንግግር ነገ ኢንሻአላህ እንቀጥላለን።